ዑለማዎች የተጠቀሙ ዋጅብ አይደለም። ለምሳሌ ሰውየው ውዱ በሚያደርግበት ሰዓት ከቀኝ እጁ ግራችን ቀድሞ ቢያቆም ችግር የለም አይበላሽበት ነው ያለው። ችግር የለም። ቀኝ ማስቀደም ግን በጣም አውላው ነው። ዝኑብ ይበላሻል አይበላሽ የሚለው ነገር ውስጥ አንገባም። ችግር የለውም። ተየሙን ቀኝ ቀኝ መጀመር ቀኝ ቀኝ ማስቀደም ነብዩ አስደስታቸው ነበር። ስለዚህ ቀኝ እጅ ከዛ ግራ እጅ ነው የምናደርገው። ቀኝ እግር ከዛ ግራ እግር ይወላል يعجبه التيمون في تنعله وترجله ሲያበጥሩም ወጡሁሪ በጽዳታ በመጽዳዳታቸውን ጊዜ አጭሩ ምንድነው የምትሉት ማንኛውም በረካ ባለው ነገር ሁሉ ቀኝ ቀኛቸውን ያስቀድማሉ መስጊድ ሲገቡ ቤትም ሲገቡ ስጦታ ሲሰጡ ወደ ሲያስወድቁ የሆነ ነገር ሲያደርጉ ቀኝ ቀኛቸውን በቀኝ በቀኝ በኩል ነው የሚያደርጉት ግራ ደግሞ መጥፎ ቆሻሻ ነገር ነው መናፈጥ ማዳረቅ የሆነ ነገር ማድረግ በግራ ነው ምክንያቱም ይሄን አንመገብበትም። ይሄ አቅለን ወሸርዓን ወጢበን በህክምና በአቅልም በሸሪዓም ግራ ለቆሻሻ ነው። ቀኝ ደግሞ ንጹህ ለሆነ ነገር ነው የምንጠቀመው ማለት ነው። ነው ይበረታል። ምን ነው እ አሁን ሰው ወፊ ሸእኒህ ኩልህ በማንኛውም ተግባራቸው ነው የሚለው ፊተነዑልህ ጫማም ሲለብሱ ቀይቀኝ ደስ ይላቸዋል። ወተረጁልህ ሲያበጥሩም፣ ወጡሁልህ ሲጽዳዱም ሲለብሱም ወፊ ሸእኒህ ኩልህ አረ በማንኛውም ጉዳያቸው በማንኛውም ሲባል ሽንት ቤት ሲገቡ የሚለውን እንዳትጨምር ወይም ደግሞ ቆሻሻ ሲያስወግዱ የሚለውን እንዳትጨምር። ፊ ሸእኒህ ኩልህ ማለት አይ ማፊህል በረካ ጥሩና መልካም በሆነ ነገር ፊ ሸእኒህ ኩልህ የሚባለው እንጂ ሽንት ቤት ሲገቡ በግራ ነው የሚገቡት አይደል? መጥፎ ነገር ሲያነሱም በግራ እጃቸው ነው የሚገቡት። ሸእኔ ኩል ስለዚህ ኡዱባ እዚህ ቦታ ላይ ያመጡት ለምንድን ነው ይሄንን ሐዲስ ፊ ጦህሪ የሚለው አለ ቀኝ ቀኛቸውን ያስቀድሙ ነበር ነብዩ አለይሂ ሰላቱ ወሰላም ቀኝ ቀኛችንን ማስቀደም አለብን ማለት ነው ሐዲሱ ሙተፈቅ ዐለይሂ ነው ግን ውዱ አይበላሽም ብለዋል ዑለማ وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم اذا توضأتم قالوا النبي عليه الصلاه والسلام ውዱ ስታደርጉ አሉ ፈብደኡ ጀምሩ ቢመያሚኒኩም በቀኝ በቀኛችሁ ጀምሩ። ሀታ ራሱ ቀኝ እፊት ላይ ራሱ ቀኝ አዘጋጅተውለታል ፉቃው በቀኝ ጉንጭ በኩል አስቀምጠው ነው የሚሉት ውሃው ከዚህ ወደ ከቀኝ በቀኝ እዚህ በኩል ካለው ጉንጭ በዚህ ላይ አስቀምጠህ አንሸራተው ነው የሚሉት። ፊትም ቀኝ ስላስታጠም በቀኝ በኩል እዚህ ስንት ውዱ ስናደርግም ቀይ ቀኙ መቀደም አለበት። ይሄንን አምር እንደውም በውጁብ ከፈጠር ነው ቀይ ቀኝ ግድ መቀደም አለበት። እንደውም በኋላ ሌላ ሐዲስ አለ የእንትና የሑምራን ሐዲስ አለ ثم ثم من ثم غسل وجهه ثلاث مرات ثم غسل يده اليمنى الى المرافق ثلاث مرات ثم اليسرى ነው የሚለው ቀኛቸውን አጠቡ ثم ثم ራሱ ለተርቲብ ነው የሚሰጥ ቀደም ተከተል ይታይ ያንን ካየን ቀይ ቀኝን ማስቀደም ማስቀደም አለ እንግዲህ ይበላሻል የሚለው ሁክም ግን እንዳያስፈቱ አንድ ሰው ቀኝ ግራ እግሩን ታጥቦ እንደገና ቀኙን ኋላ ላይ ቢያጥበው ውዱ ተበላሽቷል እንለውም እንደል ፉቃሃ እንደል ዑለማ لكن ለጥንቃቄ ግን ቀይቀኛን ቀብ እንለዋለን ኢዛ ተወደቱ ሙዱ ስታደርጉ لكن ጀምሩ ቢመያኒኒኩም በቀይለቅኛችሁ ጀምሩ ብለዋል ነቢዩ ዐለይሂ ሰላቱ ወሰላም አክረጀሁ ልአርባአት ወሰሐ ብኑ ኹዘይማ አራት ይዘግበውታል እብነ ኹዘይማ ሰሂህ ነው ብለዋል وعن المغيرة بن شعبة كمغيرة ابن شعبة يتزجر حديث مغيرة ابن شعبة يمبال هو أبو عبد الله أبو عيسى المغيرة بن شعبة بن مسعود التكفي الصحابي المشهور نفسه أسلم عمل خندق አመል ፈንደቅ መዲና በተከበበች ጊዜ የምሽጉ ጦርነት ጊዜ ነው የሰለሙት። ወሀጀረ ሂጅራ አድርገዋል። አወለ መሻሂድ ልሁዴቢያ የመጀመሪያ መሻሂዳቸው ሁዴቢያ ላይ ነው። ማተል ልኩፋ ሰና ከምሲነ ሂጅራ በሂጅራ በሀምሳኛው አመተ ሂጅራ ነው የሞቱት። ወካነ አሚለን አለይሃ ሚን ቀቢለ ሙዓዊያ ሙዓዊያ ወክሏቸው ኩፋ ሲያስተዳድሩ ነበር፣ ባለስልጣን ሆኖ ማለት ነው። ሙጊረት ብን ሹዕባ ረዲየላሁ ተዓላ አንሁ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ተወባ ውዱእ አደረጉ ውዱ አደረጉና ፈነፈሐ ቢናስየቲ አናታቸውን አበሱ ወአለል ኢማማ በጥምጣማቸውም ላይ አበሱ ወልኹፈይ ሁለት ጫሞቻቸውም ነብዩ አለይሂ ሰላቱ ወሰላም አብሰዋል። ይሄንን ድንገት ጣልቃን ያስቡ ውዱ ጋር ኹፈይን ሌላ ነው ለብቻ ርዕስ ይዤ መጣን ነብዩ عليه الصلاة والسلام توضأ ውዱ አደረጉ فمسح አበሱ بناصيته ናስያቸውን እስናናታቸውን አበሱ። ናስያ ማለት ይላያለ ፊት ለፊት ያለው ይሄ ራስ ማለት ናስያቸውን አበሱ وعلى العمامة በጥምጣማቸውም ላይ አበሱ ይላል። ፉቃዎች ይችን ነው የተጠቀሙት። ብቻ ማበስ ይቻላል አሉት። ይችን አይተው የሚገርመው። واو واو الجمع ነው። ምንድነው የምንለው? ማፊያቸውና በጥምጣማቸው ላይ አበሱ በአንድ ላይ ማለት ነው። ማፊያቸውን አበሱና ከዛ በጥምጣማቸው ላይ አበሱ ነው የሚባለው። ተግባባን? አልገባችሁ? እነሱ ያደረጉት ምን መሰላችሁ? ሲፈክሩ ያ ሲባል ደግሞ ማዕናው ፈመሳሐ ቢናስየቲ ማለት አናታቸውን አበሱ አለቀ። አንድ ወአለል ዕማማ በጥምጣማቸውም ላይ ሸብቶ አይቻለሁ። ሁለት ሌላ የተለያየ ክስተት ማለት ነው። አንዱ ዱ ላይ ሳይሆን የተለያየ ክስተት እንደዛ አድርገው ነው የፈሰሩት። ለዚህ ነችን አናታቸውን ብቻ በእንትን በማለት በማበት የሚቃቁት ግን ሐዲሱ አንድ ቦታ ላይ ነው ሰው ነብዩ ውዱ ሲያደርጉ እንዲህ ሲያደርጉ አይቻለሁ ማለት ነው። ፈመሳሐ ቢናስየቲ ወአለል ዕማማ አናታቸውን አድሰው እና የቀረውን በኢማማቸው ላይ ጨርሰውታል ነው ይህ ነው ሐዲሱ ጀምዕ በአንድ ላይ ነው አዎ ጥምጣም አድርገህ ያጋጣሚ ውዱ ስታደርግ ጥምጣሙን ማንሳት ካልፈለግክ መድፌ ነው ማንሳት የግድ አይደለም። ባይቆስልም ምንም ባይሆን ምንም ባይሆን ጥምጣሙን ጠምጥመኸዋል ወይም ኩፍያውን አድርገዋል። በቃ ችግር የለም። ጥምጣም መሆን ኩፍያ ነው። ኩፍያውን ለብሰዋል። በኩፍያው ስር ትነካና የቀረውን የቀረውን ማለት ነው ትነካና የቀረውን ከላይ አድርገዋል። ይህ ነብዩ አድርገውታል። ይሄ ራሱ መስሎ አንድ ሙሉ በሙሉ በኩፍያ ላይ ይቻላል ወይም ሙሉ በሙሉ በፀጉር ላይ ሶስት አይነት አስተላልፍ ማለት ነው። ሙሉ በሙሉ ያለምንም ጣልቃ ገብነት ኩፍያም ጥምጣም ሳይኖር ፀጉሩን ሙሉ በሙሉ ወይም ደግሞ ሙሉ በሙሉ ማበትን በጥምጣም ላይ ወይም በኩፍያ ላይ ወይም ደግሞ ግማሽ አናትን አስመክተ የቀረውን በእንትን በጥምጣም ላይ አይ ከፈለክ አንሳው ካልፈለክ ግን ችግር የለም እያሉ ኮፋይን አዎ እንቀረዋለን። ነገ ትመጣለህ? እሺ እውነትም ነው። ጀዛከላህ እውነትም ነው። አውቀን እሺ ሁሰይንን ይተካል ካልሲ ነው። አዎ ናም ይተካል። ካልሲ ላይ ማበስ ትችላለህ። ኮፍተይን ማለት እነሱ የሚሉት የቆዳ መሆን አለበት፣ ቀዳዳ የሆነ ነገር መኖር የለበትም። ይሄ ሸርጥ ሁሉ አዲስ የመጣ ሸርጥ ነው። ሐዲስ ላይ ያለ ሸርጥ አይደለም። ኮፍተይንም ይተካል ካልሲ ትችላለህ። ባይሆን ካልሲ እስከ ቁርጭምጭሚቱ የውዱን ቦታ መሸፈን መቻል አለበት። ትንሿ ታች ዝቅ ያለችዋን ካልሲ ሳይሆን ከፍ ያለ ካልሲ ስስ ካልሲ ይሁን ወፍራም ካልሲ ይሁን ይሆን ይቻላል። ባይሆን ሙሉ ውዱ አድርገህ ካልሲ ልበስ እና ለምን መሰለህ የሚያልኩ ሙሉ በሙሉ information ኑን ለማግኘት ቅራአቱን ራሱን ስለ ርዕስ ስለሚመጣ ነው። አሁን ይሄ ጣልቃ ገብ ድንገት ስለሆነ የሚመልስልህ ሙሉን አልመልስልህ ብዬ ነው። እሺ አይሰሩም። አዎ አዎ ካልሲውን ለምሳሌ ውዱ አደረጋችሁ እንላለን። ኹፍ ውስጥ ገባን። ውዱ አደረጋችሁ ሙሉ ውዱ። ከዛም በኋላ ካልሲያችሁን ትለብሳላችሁ። ሰገድክ ዙሁር ናፍተኛ ካልሲውን አጥላ አላወለቅኩም። ናፍተኛ ተነሳ። እንጃ ቤት ሂደህ እንጃን አድርገህ ትመጣለህ። ከዛ ውዱን ታደርጋለህ። እግር ላይ ስትሄድ ካበ ካልሲ ላይ ታብሳለህ። ካልሲ መውጣት የለበትም ውዱ ካደረግክ በኋላ ካልሲ ለማበስ ማለት ነው። መጀመሪያው ውዱ አድርገህ እንደለበስከው መተኛት አለበት። ውዱ ከፈታ በኋላ ካልሲ መውጣት የለበት። አሁንም በካልሲ ላይ ካበስክ በኋላ መስጊድ ስትመጣ ካልሲን አውልቀ መስጊድ አይቻልም። ካልሲ ሲወጣ በኩፍ ላይ ያበስከው ይበላሻል። ውዱ ተበላሸ ማለት ነው። እብኑ ተይሚያ ግን አይበላሽም ማለት قول አላቸው። እናየዋለን። ይህን ዑለማን አቋል ኋላ እነግራቸዋለሁ። ባቡል ኹፍተይን የሚል ራሱን የቻለ ርዕስ አለ ኢንሻአላህ። ጥያቄ ከጠየቁ ስለሆነ እሱን አጠላለቻውን ሀዲስ ይሰማኝና ይበቃል። ወአን ጃብር ብን አብድላህ ከጃብር ብን አብድላህ የተዘገበ ሐዲስ ጃቢር እብኑ አብዱላህ ማን ናቸው? አንሳርይ ነው፣ ሱለምይ ነው። ዩከና አባ አብደላህ ይባላል። ጃቢር ጃቢር አባ አብደላህ ይባላል። ሚን መሻሂር ሰሐባ ታላቁ ሰሐቢይ ነው ጃቢር ሸሂደ በድርን በድር ላይ ተሳትፏል። ወቂለ ለመሻህድ በድርን አይ በድር አልነበረም ተብሏል። ወኡሁድን ኡሁድም ላይ እንደዚህ ተሳትፏል። ወሸሂደ ማ ባዕደሁማ ኡሁድና በድር ላይ አልተሳተፈም ተብሏል። ጃቢር ብኑ አብዱላህ ማለት ነው። ኡሁድ ላይ ተሳትፏል፣ በድር ላይ ተሳትፏል የሚል አለ። ኡሁድ ላይ አለመሳተፉ የታወቀ ነው። ህፃን ስለነበር ልጅ ነው። ለበድር ደርሷል አልደረሰም፣ ተሳትፏል አልተሳተፈም፣ የተለያየ ነገር አለ። ጃብር ብን አብዱላህ ኦክ መቼም ታውቃላችሁ ወሸሂደ ሲሲን ሲሲን ዘመቻ ላይ ተካፍቷል። ሲሲን የሚባለው ሙአዊያና አሊ ያደረጉት ጦርነት እና አይሻ ጋር ያደረጉት ጦርነት የሲሲን ዘመቻ የሚባለው በራሳቸው በሙስሊሞች መካከል የተደረገ ዘመቻ ነው። ካነ ሚነል ሙክሲሪን አልሁፋዝ በጣም ሐፊዝ ሰው ነው። ብዙ ሐዲሶችን ሐፍዟል። كف بصره في آخر عمره መጨረሻ ዕድሜው አካባቢ ሁለቱም አይኑ ጠፍቶ ነበር። ሱፍ የሰነ በሰባ አራት ዓመተ ሂጅራ ነው የሞተው። ዘጠና አራት ዓመትም እዚህ ምድር ላይ ኖሯል። ሂለሁ አኺሩ መማተ ሚነ ሰሃባ ቢል መዲና መዲነተል ሙነወራ ውስጥ መጨረሻ የሞተው ሰሃብይ እሱ ብቻ ያ አላህ በትንግርት የሚታይ ማለት ነው። ያ አላህ የመጨረሻ ሰሐቢ አንድ ነብይን ያየ ሰሐቢ መዲና ውስጥ አለ ሲባል ምን እንደሚያስቡ አስቡት። ታቢዕዮች ከዕልም ናፍቆታቸው ጋር እንደዛ እውቀት ከመውደዳቸው ጋር ረሱልን ያየን ለማየት ከመናፈቃቸው ጋር ከስንት ሀገር እንደሚመጣ አስቡት። አንድ የመጨረሻው መዲና ላይ የሞተ ሰሐቢ ጃቢር ብን አብዱላህ በዘጠና አራት ዓመት ነው የሞተው ረዲየላሁ ተዓላ አንሁ ነው። سفيفة حج النبي صلى الله عليه وسلم صلى نبي حج بحري سناجر عنده قال صلى الله عليه وسلم نبي عندها الوال من هذا النبي عليه الصلاة والسلام ابدأوا جمروا بما بدأ الله به الله بجمر بس جمر وانو نبي عليه الصلاة والسلام ايه السعي بين الصفا والمروان طواف قاعد الرجو بهالا كعباون قطع وصف بهالا كذو قطلو بين الصفا والمروان من عمله سعي الله بقول لكم مكاكل جزيري ملالي خلصوا ከሶፋ መርዋ ከመርዋ ሶፋ ከሶፋ መርዋ ሰባት ጊዜ መመላለስ ከየት እንጀምር አሏቸው። እብደኡ ቢማ በደ አላሁ ቢ አላህ በጀመረበት ጀምሩ አሉ። ከመርዋን ጀምር ወይስ ከሶፋ ምን ልምጭ? አላህ በጀመረበት ጀምሩ። አላህ ምን ብሎ ነው የጀመረው? እነ ሶፋ ወልመርወተ ሚን ሸዓኢሪላህ ሶፋና መርዋ ነው አለ። ስለዚህ በሶፋ ነው የጀመረው። እነል መርወተ ወሶፋ አይደለም ያለው። አሁንም ውዱእም ላይ እንደዛው ጀምሩ ማለታቸው ይሄ ኢላ አንድ ዑሙምን ለፍዝ ነው እንጂ የሚታየው ላ ቢኹሱሲ ሰበብ የሚሉት አገላለጽ አለ። እነመል ዒብረቱ ቢዑሙሚ አሰበብ ሰበቡን ምክንያቱን ነው እንጂ የምናየው ኹሱሶች ሰበቡን አናየው። ኹሱስ መሆኑን አይደለም የምናየው። ይሄ የተነገረው ነብዩ አለይሂ ሰላቱ ወሰለም ለሐጅ ስነ ስርዓት ብቻ ነበር የተናገሩት አይደል? ሰበቡ ኻስ ነው። ወላኪን ዒብራው የሚታየው ምን ነው? የሚያገናኘው ብዙ ነገር አለ። በውዱም ላይ እንደዛ ነው። አሃ አላህ በጀመረበት መጀመር አለበት። አዎ እንደዛ ከሆነ ቅደም ተከተል አለብን ማለት ነው። ምን ውዱ አደራረግ ላይ ቅደም ተከተል ዋጅብ ነው። ምን ብሏል አላህ? ያ አዩሃ አለዚነ አመኑ ኢዛ ቁምቱም ኢለ ሶላቲ ተግሲሉ ውጁሃኩም ብሎ ነው የጀመረው። በፊት እንጀምራለን። ተግሲሉ ውጁሃኩም ወአይዲኩም ኢለ ልመራፊቂ ወምሰሑ ቢሩኡሲኩም ወአርጁለኩም ይሄ ማለት ነው። እንደዛው ቀደም ተከተለን ጠብቀን ውዱእ አድርጉ ማለታቸው ነው ነብዩ አለይሂ ሰላቱ ወሰለም። ሐዲስ ዝቦታ ላይ የመጣው ለዛ ነው። ሐጂ ነበር ሐጅ ሐጂ ዳብል ሐጂ አይደለም ያለ ነው። ግን የመጣው ለምንድን ነው? ዓሊሙ የተጠቀሙት ይሄንን የትኛውን ቦታ ላይ ቀደም ተከተሉን ካልተነገረን አላህ እንደዘረዘረው እናስቀምጣለን ማለት ነው። ቀደም ተከተል የሚያስፈልገው ከሆነ ካለ አሁን ቀደም ተከተልን ከዚህ ደሊል ማድረግ እንችላለን ማለት ነው ውዱእ ላይ እንጂ ሌላ የለም። ሐዲስም ከኋላ አለ። ምን ምን ثم ثم ثم እያለ ነው ያለበት ፊት ከዛ ከዛ ከዛም በኋላ እያለ ነው ደፋፋ እብደኡ ጀምሩ ቢማ በደ አላሁ ቢ አላህ በጀመረበት ጀምሩ አخرجه النسائي ነሳኢ ዘግቦታል ሀከዛ እንደዚሁ ነሳኢ ቢል አምር በትዕዛዝ ነው የተናገረ እብደኡ ብሎ ነብዩ አለይሂ ሰላቱ ወሰለም ሰሃቦችን እብደኡ ጀምሩ ሳዕያችሁን ጀምሩ ቢማ በደ አላሁ ቢህ አላህ በጀመረበት ቁርአን ላይ إن الصفا ብሎ ነው አላህ የጀመረው ከሶፋ ጀምሩ አሏቸው። በ أمر ነው የተናገረው። በ أمر وهو عند مسلم ሙስሊም ዘንድ ደግሞ የተዘገበው ዘል ኸበር በኸበር ነው በ خبر በዘገባ መልክ ነው የተነ ያንኛው ትዕዛዝ ነው። ابدأوا ትዕዛዝ ነው። በ خبر ነው ሙስሊም ዘንድ የተዘገበው እንደ ነብዩ ራሳቸው ፈረስ ፈርሰን አድርገው ራሳቸውን أبدأ እኔ ጀምራለሁ ሳየን ቢማ በዳ አላሁ ቢ አላህ በጀመረበት እጀምራለሁ አለ። ይሄ خبر ነው። ጀምሩ ትዕዛዝ ነው። ገባችኋል? ነሳኢ ዘንድ በትዕዛዝ ነው የሚቀራው፣ በሙስሊም ዘንድ ደግሞ በ خبر ነው የመጣው። ሁለቱም ይጠቅመናል። ገብታችኋል? ግልጽ ነው። ابدأوا بما بدأ الله به ማን ላይ ያለ ምን ማን ሐዲስ ማን ናማ ማለት ማን አሊም ናቸው እንደዚህ የዘገቡት በአምር የዘገቡት ሸክ ማን ናቸው? ሸይኹ ነሳኢ እሺ። በኸበር የዘገቡት ማን ናቸው? እሺ በኸበር ፈስሩ። በኸበር ይህንን አሁን ያሉትን የነብዩን ሐዲስ በኸበር ፈስሩ። ሙስሊም ዘንድ በተረጋገጠው በኸበር ፈስሩ። አብደኡ ቢማ በዳ አላሁ ቢህ ኸበር እኮ ማለት أبدأ እንደዛ አደርጋለሁ ማለት إخبار ነው፣ ዘገባ ማለት ነው። ጀምር ካልከው ደግሞ ትእዛዝ ነው። ነብዩ ጀምሩ ብለው የተናገሩበት አለ፣ ነሳኢ ዘንድ ነው ያለው። እጀምራለሁ ብለው የተናገሩበት አለ፣ ሙስሊም ዘንድ አለ ነው። ሙስሊም ዘንድ بلفظ الخبر ነሳኢ ዘንድ بلفظ الأمر ነው የተነገረው። ሁለቱም ግን ጥቅም አለው። ለምን? ለቅደም ተከተል دليل ይሆነናል። በአበል ሐጅ ላይ ብቻ ሳይሆን ሶላትም ውስጥ ወዱን ቦታ ዘካን ቦታ የትኛውም ቦታ ላይ ቀደም ተከተል የሚያስፈልገው ቦታ ላይ ያስፈልጋል ማለት ነው። አንድ ሰው ውዱ አድርጎ አንድ ሰው ውዱ አድርጎ ለምሳሌ ዶርሙ ፊቱን አጠበ፣ እጁን አጠበ፣ ራሱን አበሰ፣ እግሩን መስጂድ በር ላይ ቢታጠብ ከዛ እጁ እስከሚመጣ ድረስ የአይነት የሰላሳ ደቂቃ ወይንም የአንድ ሰዓት ክፍተት ቢኖር ውዱ ይበቃል ወይስ አይበቃም? ይህን ነገ ይዛችሁ السلام عليكم ورحمة الله وبركاته